መተባበር ማለት ሰውነትን ማጣጠፍ ማጠፍ መዘርጋት ማለት ነው። ምን ማለት ነው? በአንድ ላይ እስክስታ፣ ዳንስ፣ ረቅሶ ማለት ዳንስ ነው። ተፈንስ ማለት ደግሞ እስክስታ እንደ ማለት ነው። ያንን ነው ደግሞ የምንለው ተከፍቶ አይነት ናፈቁት መውረድ ነው መውረድ ነው ተከዋል መውረድ ላይ ወረቅም ምንድን ነው ያልኳችሁ? ረቅስ ምንድን ነው? ሙዚቃ ላይ ረቅ ከተጨመረበት ዳንስ ማለት ነው። ወተፈን ምንድን ነው ያልኳችሁ? እሺ ወተከቶ መተባበር መተባበር ስትሉት ሌላ ነገር ያስባል። እንዳ እሱ እንዳለው ምንድን ነው ያለው? መውረግረግ መውረግረግ በቃ በተኸሉ እስትፋ ወተከቱ መውረግረግ ይህ ከተጨመረበትማ ያ አደጋ ውስጥ ነው የሚገባው ማለት ነው ይህ ሁሉ በጣም አሁን የመጣ ነው። የሚገርመው ደግሞ ሁሉም ነገር ያለ ማለት ስለለመደበት ስላደረበት فلو حبلت المرأة في خلق بتقنس من غنى كذا مقنس بتشكل لحبلت من هذا الغنى عند الزينة ይሄን ልጅ ያላት ለሙዚቃ ፍቅር ይሄን ልጅ ብታረግ ከሙዚቃ ብታረግ ዳንስ ካለበት ሙዚቃ ታረግ ነበር። ምን ለማለት በጣም ይወዳሉ ማለት ነው። በጣም አጀባዎቹ አይደለም فلو حبلت المرأة ሴት ልጅ ብትጸንስ ብትራት ብታረግዝ ምን غنى ከዘፈን ማርገዝ ባህሪዋ ቢሆን ኖሮ ለሐበለት ምን هذه الغنى ከእንደዚህ አይነት ሙዚቃ ታረግ ከምን ማለት ነው ዳንስ የተቀላቀለበት መሳሪያ ያለበት እስክስታ ያለበት ቀውጢ فلأمر الله በጌታ የሆነ ከሚን ሁራ ስንት ጨዋቂ صارت ሆነች بالغنى በዘፈን ምክንያት ምን البغايا ከዝሙተኞች አመጥላል ስንት ጨዋ ከቤት ውስጥ ካለች በሙዚቃ ምክንያት በሙዚቃ ምክንያት ዱርዮች እየጋበዙ አጥቷል። በሙዚቃ ነው ልባቸውን እንትን ተደረገ አድርጎ ቅልጥ አድርጎ ዱርዮች ይህን ዱርዬ አንደኛ ምላስ ለቆበታል፣ ተረብ ይችላል፣ ያወጣ ይችላል፣ ያወጣቸዋል። ከዛም በኋላ ሙዚቃ ቲያትር ቤት፣ ፊልም ቤት ይከፍታቸዋል ይችላል ይከፍታቸዋል። ከዛም በኋላ እንደፈለገ የሆነ ተጫውቶ ያላየሽም እና ይለቃታል። ደግሞ ሌላ ጋር ትሄዳል። እንደተከፍ እንደቃየረች ህይወቷ ሳይሳካ አላማዋ ግቧ ሳይመታ እንዲሁ ውስጥ አባዱ እንደሆነ ትኖራለች። ያዝ ከአማ ይደስተማ ከተሰባሰበ ለሀዲህ ሩቅያ ከዚች መወጣጫ መንደርደሪያ ጋር ወደ ዝሙ መንደርደሪያ ብለነዋል። ሙዚቃ እዚህ ላይ ከተጨመረበት አዲስ ከበሮ ካለበት ያ ነው። ወሸባባ ወጣትነት ትኩስነት ካለ ወረቅ ዳንስ ካለ ቢተፈኖቲ በስስታም ይሁን ወተከሱሪ በመውረግረግ ይሄ ከተጨመረበት አለ በቃ አለ ፈለው ሐበለት መርአ ሴት ልጅ ብትጸንስና ብታረግዝ ምን ገና ከዘፈን ብታረግዝ ለሐበለት ትጸንስ ነበር። ምን ሀደል ገና እንደዚህ አይነት ሙዚቃ ትጸንስ ነበር። ዳንስ ካለበት ሙዚቃ ትጸንስ ነበር። በጣም ስሜት ውስጥ ይገባሉ ማለት ነው። እማ እዚህ ስሜት ውስጥ ይገባሉ በጣም ፈለአምሩላህ በጌታ ይሁንብህ ከምን ሑራ ስንት ጨዋ ስንት ጨዋል ቆጠረ ከምን ሑራ ስንትና ስንት ማለት ነው። ጥያቄ አይደለም፣ የቁጥር ጥያቄ አይደለም። ተዓጅብ መገረም መደነቅ ከምን ሑራ ስንትና ስንት ጨዋ ቤት ይቀር ፋረት ሆናለች ለበገና የሰበድ በገና በሙዚቃ ምክንያት ምን البغايا ከዝሙተኞች ሆናለች ከዝሙተኞች ሆናለች ዝሙተኛ ሆናለች ተወቃለች አውጥተዋታል። የቤት ልጅ የነበረችው ምንም የማታውቀው ምስኪን አውጥተዋታል። አንድ ጊዜ ከቁጥጥር ውስጥ ከወጣች ደግሞ ሴት የትም አደገኛ هذا الصبر على غض البصر أيسر من الذي بعده الصبر الصبر على عدم سماع الميوزك ሙዚቃ ከመስማት አለመስማት በሚደረገው የሚደረገው ሶብር ቀላል ከሰሙ በኋላ ከሚመለማት የዛን ጊዜ ተፈጠረ አይ አስተብሩ አላ አደኒ አላ በዳኢ ዚና ዚናን ከመጀመር በፊት መቆጠብ ቀላል ከጀመሩ በኋላ ራስን ለመቆጠብ ከመከማት ለተውበት ከመነሳት መጀመሪያ ተውበት የሚያስፈልግ ነገር ካለመቅጣት አደገኛ አደገኛ ከጀመሩት በኋላ ሰይጣን እያደሰ ተመቷል። ፈለአምሩላህ በጌታ ይሁንብኝ ከምን ሑራ ስንት ጨዋ ስንት ኮስካራ ልጅ ፋረስ ሆናለች። ቢልገናኢ በሙዚቃ ሰበብ ሚነል በጋያ ከአማጽያንና ከበጋያ ሴቶች ማለት በጋያ ማለት ዝሙተኛ ሴት አዳሪዎች ማለት ሴተኛ አዳሪ ይባላል። በጋያ ማለት በግያ ትባላለች አንተ ወማካነት ሙቂ በግያ እንታ እዚህ ተጠናቀቀ። የማንን ንግግር ነበር? ሰው እንደዚህ ማንን ነበር? የኢብኑል ቀይም ንግግር ነው። ፈውዛን ምን ይላሉ? فاتقي الله አላህን ፍሪ أيتها المرأة أنت تجلج الله نفري المسلمة أنت مسلمة نفري الله نفري واحذري فتنك أشي تقوتك هذا المرض يهم بالشفاء فتنك هذا المرض يهم بالشفاء فتنك أشي على خلوقي أنا مدبارة ويجي هنا بالشفاء خلوقي أنا مدبارة ويجي هنا بالشفاء فتنك هذا رأي الخطير هذا جميع هنا بالشفاء مرضي هنا بالشفاء كانسر كانسر أيتها المرأة المسلمة أنت مسلمة هتوي واحذري فتنكجي هذا المرض يهم بالشتاء الخلوقي من يوم سنة مقبارة ويجي هنا يا سنة مقبار بريشونة انا المميارة سنة مقبارة ويجي هنا أدقاء الخطير أدقاء من يهم فتنكجي من العجل كل غي... كل غناء ياندان دو موسيقى ياندان دو صول الدنيا في الصفر من العجل بديهن نتزفل جوا يا لسه ለወጣት ተዘፍኗል፣ ወጣት ያለቅሳል። ሁሉም ያም ለኔ ነው፣ ያም ለኔ ነው፣ ያም ለኔ ነው የሚለው ሙዚቃ ነው የሚሰማው። ልከአነሁ ረአት ሁሉንም ወክሎ ተዘፍኗል። የሰዎችን ልብ ለመንካት ሸይጣን በሁሉም ተሰማርቷል። አላህ እንትን ሸይጣን ምን ምን ያደርጋል መሰላችሁ? አንደኛ ሙዚቃውን የሚፈጥረው ሰውዬ ግጥሙ እንዲመጣለት ያደርጋል። ሁለተኛ ቅንቀና የሚችለውና ዘፋኙ ሰውዬ ፍርቅርቅ እንትን እንደሆነ ጉሮሮ ላይ ይሰራል። ሸጣን እኮ እንደዚህ እዚህ ነው እያንዳንዱ ልብ የሚነካ ዘፈን ላይ ተዘፈነ። ሲኩል ሲኩል ዋድ ይሄ ኩል ዋድ ይሄ ነው አላህን ፍሪ አየቷል ምን አየቷል መርአቱል ሙስሊማት አንቺ ሙስሊም እህቴ ሆይ አላህን ፍሪ እንደውም ይሄ አየሁ አረጅን አላህን ፍራ ያለ ወንዶች ናቸው ብዛት በአሁኑ ሰዓት የሚያዳምጥ ካዳመጡ የሚጎዱት ደግሞ እነማን ናቸው ከወንድ ይልቅ ማንም ይጎዳው ሴት ልጅ ከዘፈን ብታረግዝ ኖሮ ዳንስ ካለ ሙዚቃ ያረግዝ ነበር فلو حبلت فلو حبلت المرأة من الغنى لحبلت المثل هذا الغنى يقدر ما طبعا عجبك؟ فاتق الله الله فري أيتها المرأة المسلمة أنت مسلمة وي الله فري واحذري فتنكش هذا المرض ይህንን በሽታ على خلوق ስነ ምግባራዊ የሆነ አልኸጢር አደገኛ የሆነ በሽታ ተቆጠር ተጠንቀቂ ወሆ ይህን በሽታ ምንድን ነው እስቲማዑል አጋኒ ሙዚቃን መስማት ሙዚቃን ማዳመጥ ጀሚዕ አንዋዕ ሉጋውን ብናቀውም ባናቀውም አይ አማርኛ እሺ ሊወሰቡት ይችላል እንግሊዝኛ ብሰማ እንጣጣለ የሚላል ላ ትርጉሙ ይግባህም አይግባህም አንተ አማርኛ ተናጋሪ ሆነህ ትግርኛንም ሆነ የስልጠኛ ለጉራገኛ ላይ አንተ ስልጠኛ ሆነህ አማርኛንም አይቻልም በቃ አይቻልም እኛ ኢትዮጵያዊ ሆነን እንግሊዝኛም አይቻልም በምንም አይነት ነው የአፍሪካም ይሁን የላቲን የማንኛውም አይነት አይቻልም استماع الأغاني ሙዚቃን መስማት አለቲ በሙዚቃ ላይ ነሽዳ ላይ ዑለማዎች እንትናል ተጠቅቃቸው ነሽዳ ላይ እንጂ ሙዚቃ ላይ ነሽዳ ላይ ቅላጤ ልክ ያለበት መሳሪያ ባይጨመርበትም ቅላጤ ያለበትን አትስሚ። ወላሂ ነሽዳ የምንሰማው ብዛት ማዕናው ገብቶናል። ብዛት ምኑ ነው የሚነካል? ምኑ ነው የሚነካል? በቃ ነሽዳ መሆኑ መለቀቁ ነው እንጂ የሚነካል ላይ ትርጉም እንኳን የሚገባው የለም። መጀመሪያ ስድስት ማንበብ አንችል እንኳን የሽዕር ግጥም ይጠልቃል። የግጥሙ ትርጉም ስለገባን ሳይሆን አረቦችን የሚቀሰቀሳቸው ሰሃቢዎች ነሽዳ ሲነሽዱ ነሽዳው አይደለም ድምፁ ሳይሆን የሚቀሰቀሳቸው ምኑ ነው ለለቅሶ ውስጥ ያዘለው የሚነካል። በዛን ሰዓት ነው ነሻጣቸው ይነሳል። ወደ ጂሃድ ቁፋሮ ነበር ይቆፍራል። እኛ ያለምንም ዝም ብሎ ከክላስ መጥቶ ዶርም ዝም ብሎ ማዳመጥ የለም ቁርአን ሰሚ አልቁርአን والله ያዘናጋል። አሉ ሼክ የአሁኑ ታላቁ ሙፍቲ የእብኑ ባዝ ምትክ ባሁን ላይ ያለ እኔ ባሁን ሰዓት ያለውን ነሽዳ እቆጠባለሁ። መሳሪያ ባይኖረው መሳሪያ ካለማ ሰላተ መሳሪያ ካለማ ጥይት ይህ የአንድ አህሉ ሱና ጥያቄ አይደለም። መሳሪያ ካለበትም አይጠየቅም። መሳሪያ ያለበትን አላስ አተወቀፍም። እኔ ይህን አልፈ ከወንድሞች የሚፈቅዱ አሉ። እኔ ግን አልፈ ለምን የሱስ ምስክር ያስገባና አደገኛ ነው። ቅላጭ አለበት። መሳሪያ እንኳ ባይኖር ድምፁ በቅላጭ የተሞላ አነጋገሩ ጦላል በድሩ አለይና የሚለውን በምን በሱዳን ዜማ ቀይረውታል። ኖርማሉ አይደለም የሚባለው ኖርማል አይደለም የሚለፈቀው የሱዳን ዜማ እንግሊዝኛ ዜማ የተቀላቀላለበት እንደውም አልባኒ ምን እንደሚል ወላሂ እንደማ ነሀይናሁም እንደመን ተሀይና አኒል ሙዚቃ ከሙዚቃ ስንከለከልባቸው እስቲዕማርያዎች ቀኝ ገዢዎች ምን ሰጡን አሉ? እኛን ለማዘናጋት የእኛን የልባችንን ለመንካት አረቦች ፍቅር ስለሚወዱ የምንለቀቁባቸው ነሺዳ እዛ ነው ሞቅ አድርገው የገደሉ እስቲማ አልአጋኒ ሲማ አልአጋኒ ሙዚቃን ማዳመጥ አለቲ ይቺ ሙዚቃ ቱረወቱ እየተራጀበች ነው በአሁኑ ሰዓት በይነል ሙስሊሚን በሙስሊሞች መካከል እየተራጀበ ነው። ቢሙክተለፍ ልወሳኢል በተለያየ መገናኛ ብዙሃን ቢሙክተለፍ ልወሳኢል በተለያየ መገናኛ ብዙሃን በሬዲዮም ይሁን በቴሌቪዥንም ይሁን በጋዜጣም ይሁን ይራገባል። እንዲህ ነው የሚያራግበው። ሙዚቃ ቢሉ ሙስሊም አይገዛቸው በሰይበቱል ኢስላምያ የሚለጠፉታል ረመዳን እኮ የሱዳን ሙዚቃ እናዳምጣለን አይደል? እንደኔ ስዳዱ አረብያ ስለሆነ ሐላል ይመስለዋል። አረብያ እስቲማ አላጋኒ ሙዚቃን ማዳመጥ አለቲ እነዚህ ሙዚቃዎች ተረወዙ እየተራገቡ ያሉ ናቸው። በይነል ሙስሊሚን በሙስሊሞች መካከል የሙክተለፍ ልወሳኢል በተለያየ ዘዴ ሙክተለፍ ልወሳኢል በተለያየ መገናኛ ብዙሃን በተለያየ ዘዴ ወአንዋዕ ልአሳሊ አሁንም በተለያዩ በየአይነቱ በሆኑ ዘዴ በሙክተለፍ ወሳኢል በተለያዩ መገናኛዎች በባል ወሳኢል መገናኛ በተለያዩ መገናኛዎች ወአንዋዕ አልአሳሊ በተለያዩ ዘዴዎች እየተራገቡ ሙዚቃን አንቀበልም ስንላቸው ስሙን ቀየሩና ነሲበቱል እስላሚያ አሉና በጣም የሚገርም ዘዴኛ ብልጦች ናቸው ያውቃሉ። ነሺዳውን የሚያወጣውን ሰውዬ ለምን ብሎ ነው የሚያወጣው? ሰዎች እንዲነሳሱ ወደ ጀሃድ አይደለም። እሱ በራሱ በገበያ ነጋዴ ነጋዴ ነጋዴ ነው። ንግዱን ለመሰብሰብ ዘርም እኛ ምስኪኖች የእነሱ ማራገፊያዎች እኛን የምናዳምጠው ተስተሚዕ ልቁርአን ቁርአንን እነ አብደላህ ልመቅዱድን ስማ፣ እነ ሹረይኒን ስማ፣ እነ ሱደትን ስማ አሉ። የእነሱን ቁርአን ብትሰማ ያ ስንት ነገር አለ። አጅር ታገኛለህ። ተበኒው ራሱ ደስ ይላል። ክምጥ ማለት ነው። እሺ ተፈቂ ወንድ ጭራሽ መጀመሪያ ወንድ ልጅ ወንድ አይደል አይ ወንድ ልጅና ለቅሶ ምናምን ነገር አይደል አይደል ኩፍታባ ሴቶች ይወዳሉ ለሐበሉ ይወዳሉ በእነሱም ራሱ ሙዚቃ አለው የማይፈቀድም የምንሰራው የማይፈቀድም ሰርግ ላይ ማድረግ ያለባቸው ብቻ ያደርጋሉ አለቲ ተረወጁ በይነል ሙስሊሚን በሙስሊሞች መካከል እየተራገበ ያለ بمختلف الوسائل بالتلاعب مجنانيا وأنواع الأكاليف بالتلاعب زدوس يسرق قبل النزمو بكوت مما جعل كثيرا مما جعل أبو كثيرا بزهان من الفتيات وسأت في من الفتيات الجاهلات ما يجن في فتيات فحديث راقو فقرآن راقو فتيات وسأت في الجاهلات ما يجن في فتيات يطلبنها يفلقوا كالي من مصادرها كمن ما استفاق يوجه بنفسه ከሙዚቃ ነው። ነሽዳ ቤት ወይ ነሽዳ ብለው ይዘፍናል። መሐመድ ፈረጅ የሚባለው ያወጣውን ታውቃለህ? ነሽዳ ብሎ ሙዚቃ ቅልጥ ያለ ሙዚቃ እሱ ያን ሰላተ ሰዓት ሰላተ ሰዓት ተሐደስ አንተ እንደፈለግህ አውራ ሐራም ነው። እዚህኛው ላይ ነው ዑለማ ሰላሳ ያንኛው ምንም አትጨቃጭ ጭራሽ ያን የሚጨቃጨቅ ካለ እንደዚህ የሆነ ነገር አለ ይሄ ሁሉ ሚማ ጃአላ አድርጓል ከሲረን ብዙዎችን ምን አልፈታያት ወጣት ሴቶችን አልጃሂላት ጃሂል የሆኑ ሴቶችን የጥሩብንሃ ይችን ሙዚቃ ካሴት ይፈልጓታል ሲል ሚመሳዲሪሃ ከየት ከምንጫ ይሄዱ ይገዛል ሴት ወጣቶች ለሴት ወጣቶች ልትጣፈሩ ፈልጋል ወንዶችም እንደዛው ወንዶችም እንደዛው በጣም አደገኛ አደገኛ አደገኛ ተጠንቀቁ አይደል እ ድምፅ አይሰማችሁም? ፈተቂላህ አላህን ፍሪ አየቱሃል መርአ ይህንማ መስራት አለበት። ፈተቂላህ አላህን ፍሪ አየቱሃል መርአ አንቺ ሴት ሆይ አላህን ፍሪ። ሁላችሁ ናቸው አላህን ፍሩ። ወህደሪ ተጠንቀቂ፣ ተቆጠቢ። ሀዘል መረብ ይህም በሽታ ተቆጠቢ። በሽታ ካንሰር ቫይረስ ነው። እስላም ውስጥ የተለቀቀ ቫይረስ ሙዚቃ ሙዚቃ ከሰማሽ ዋለሽ ነው የምትመጣ። ሙዚቃ ከሰማሽ ብቸኝነት፣ ባዶነት፣ ኪሳራ ሁሉ ነገር ነው የሚመጣው። ይኸው ከኋላ እንደሰማነው ነገር አለ። ከም ከም ሚን ሰውቲን ጊናኢን ጀረት ሐስረተን አላ ሰሚዒሃ በሰማው ላይ ስንትና ስንት ኪሳራ የምትቀር ሙዚቃ ኋላ ላይ በሙዚቃ አማካኝነት ወንዶች ጠልፈው እነሱ ታርጌት ውስጥ ይከቷቸዋል። የፈለጉትን ተጫውተውባቸው እንደ ሸንኮራ ምጥጥ አድርገው ከጣሏቸው በኋላ ያለቅሳሉ። ምነው አላወቅሁት ብሆን ብለናል። ምነው አላየሁት ብሆን፣ ምነው ስለሱ አልሰማሁ ብሆን ብለናል። ኋላ ላይ ነው ኪሳራው የሚሰማው። ኪሳራ ከጀርባ ነው ልጅዳ ፈተቁላ አላህን ፍሪ። አጀቷል መርአ አንቺ ሴት ልጅ አልሙስሊማ አንቺ ሙስሊም እህቴ አላህን ፍሪ። ዋህጋሪ ተጠንቀቂ። አደል መረብ ይህንን በሽታ የሙዚቃን በሽታ አልኹሉቂ ስነ ምግባራዊ የሆነ በሽታ ይህን ስነ ምግባራዊ የሆነ በሽታ ተጠንቀቅ። አልኸጢር አደገኛ የሆነ በሽታ ወሆ ይህ በሽታ ምንድን ነው? እስቲማኡ አጋኒ ሙዚቃን ማዳመጥ መስማት አለ። መንገድ ላይ ስትሄጂ ብትሰሚ ከሰውብሽ ብትሰሚ እሱ አይደለም። እስቲማ አልአጋኒ ሙዚቃን ማዳመጥ ተፈጥሮ የሚገባ አለፊ እነዚህ ሙዚቃዎች ተረወዙ እየተራገቡ ነው ያሉት። በይነል ሙስሊሚን በሙስሊሞች መካከል ምዕራባውያን እያራገቧቸው ነው ያሉት። ሁሉንም በሙዚቃ ለመስለል በቪዲዮ ወሰዱ። በኳስ ወሰዱት የወሰዱትን ወሰዱ ሸይጣንም ታርጌት መጣል በኳስ ወሰዱት የተወሰኑ ወጣል የሆነውን ደግሞ በፊልም የአሜሪካ ፊልም ተከታታይ ያደረጉት ቅራአት ሙስሊሙ ሰውዬ አህሉ ሱና ነኝ የሚለው ቪዲዮ ይመለከታል ማብሪ ወዲካ ከቀራ ላ አይቀራ አይቀራ ሀገሩ ይቀራ في مختلف الوسائل التي تروج بين الوسائل التي النبي موسيقاوي تروج يتراقبونه بين المسلمين بمسلمون مكاثر بمختلف الوسائل بالتلاجي بمختلف الوسائل بمجنانيا زده بالتلاجو مجنانيا وسيجاكتونه بمختلف الوسائل بالتلاجو مجنانيا وسيجتراقبونه وأنواع الأصالح بالتلاجو زده وسيجتراقبونه مما جعل هذا القرار كثيرا بزور من الفتيات وقاسيتو سنادر القرار الجاهلات هاجمهم سيتو سنادر القرار የጥሉብነሃ እንዲፈልጓት አድርጓቸዋል፣ አነሳስቷቸዋል። እንዲፈልጓት ኤ ይመፋድሪሃ ከምንጯ ከሙዚቃ ቤት እየሄዱ ይደጋል። ወየተሃደይናሃ ስጦታ ይሰጣጣሉ። በይነሁነ በመካከላቸው ሲል ይገባበዛሉ። የተሃደይናሃ ልጃ ይሰጣጣሉ። አንድ ሴት አንዷን ሴት ከወደደቻት ሙዚቃ ነው የምትጋብዛል። እከሌ ነው ወዳታ መስል ይችላል። ሰዎች ነው የአረቦች ሙዚቀኞች ነው ጋር እኛ ጋር ደግሞ የኛዎቹ ሊያደርሱ ይችላል። አላህ አለም እኔ በሙስሊሞች መካከል አለ የአረብ ሴቶች እንደዚህ የተወሰኑ የተወሰኑ ሰዎች ሙዚቃ ይቻላል ያሉላቸው ነገር አለ። ያንን ነገር እያነበቡ እንዲህ አራግቡታል። ሸኽዮ ምን ያደርጉታል? ይፈቃቅሉታል። ይሄ ነው ሸፍ ዘመናዊ ሸፍ ነው ሙዚቀኛ። አድማጮች፣ ሙዚቃ አፍቃሪዎች ሙዚቃ ይበቃል የሚል አላነበባችሁም? አንብባችኋል። ነገር ምንድን ነው ያነበባችሁት? እ ሸሪያ እኮ ነው። እኛ ሰውየውን አይደለም፣ ሰውየ ታርጌታችን አይደለም። ሙዚቃ ይበቃል የሚል አላነበባችሁ? ምን የሚባል ኪታብ አላነበባችሁ? ሐላል ሐላልና ሐራም አልሐላሉ ወልሐራም የሚባል ኪታብ አለ። ፈቀድ ረድ አለይህ ጀሚዑል ዑለማ ፊ አቅጣሪ ልዓለም ዓለም ላይ ያለ ዑለማ ሁሉ ረድ ሰጥቷል። ከሰላሳ ዓመት በፊት ሼህ ፈውዛን አልፈውዛን ተጠንቀቁ ኪታብ ላይ ኡማውን ያበላሸ ወጣቶችን የፈለደ ለሙዚቃ ያለቀቃቸው አንዱ ኪታብ ተጠንቀቁ። እኔ ሰውየውን አይደለም ሸሪዓውን ግን ሸሪዓ ይበቃል ያለ የእሱም ቅርንጫፍ እዚህ ይተርጉም እሱም እዛ አለበት አለበት ቦታ ሆኖ አልሐላል ወልሐራም አንድ አታንብቡ አታንብቡ ከተባላችሁ ታነቡታላችሁ። አሁንማ ወረፋ ይገኛል። አንብቡ ግን እንዳትሸሩ። በቃ ዑለማ ሁሉ ረድ አድርጎበታል። ሙዚቃን ይበቃል ለነቃ አህሉሱን ላይ ኺላፋችን ሙዚቃ ለለበት ነሽዳ ላይ እንጂ ሙዚቃ መሳሪያማ ማንኛውም ነሽድ የሚዘፍንበት ይበቃል ብሎ ኺላፍ ማስነሳት ይሄ እብደት እብደት ነው። ወላሂ እብደት ወላሂ ስማ ወላሂ ማሰኝ አራቱን መዝሀብ የማይደግፈው አንድ ዑለማ ከዓሊሞች ውስጥ አንድ ሴት ተናገራለ ሀታ ራሱ ቁል ቁጥር ውስጥ እብኑ ሐዝም እብኑ ሐዝም ሙፈጦር ስለሚል ሀታ ኢጅማዕ አልዑለማ አለ ሲባል ኢጅማዕ አልዑለማ አለበት ዑለማ ተስማምቷል ሲባል እብነ መሐመድ ብኑ ሐዝም ኺላፍ ካስነሳ ኢጅማዕን ፈርቅ አያደርግም ነው አይቀድም ኢጅማዕን አያበላሽም ለምሳሌ ዑለማዎች ዘጠና ወይንም መቶ ዑለማዎች ካሉ መቶዎቹ ከተስማሙ አንድ ሰው ከውስጣቸው ቢመጣ ኢጅማ የለም ነው የሚባለው። አንድ ሰው ከፈለፈ ተጽዕኖ ያለው ይሄ ሰውዬ ግን ተጽዕኖ የለውም ነው ያሉት። ተቆረጠ በቃ ምንም ቁጥር ውስጥ አያስፈልግም። ኸርቀል ኢጅማ የአህሉ ሱናን ኸርቀል ኢጅማ አለ። ሐዲሱን ضعيف ነው ለራስ እኮ ለማስተማመን አዎ ضعيف ነው ضعيف ነው ማለት ትችላለህ ተነስተ አባቶችም እኮ አራህማን አሽቶ አይነላህ ስትባል ባሪያይቱ ብላ አሳይታ ነበር። ሐዲሱ ضعيف ነው አሉ። የሙስሊም ሪዋያ ضعيف ነው አሉ። ማዘጋጀት ትችላለህ። ዱዓኢት ነው ወላኪን ወላሂ የትኛውን ቦታ ላይ ጠይቁ። አንድ አዲስ አበባ ላይ ሲተራመስ የነበር አንድ ነው ከተርጉሙ አልሐላል ወልሐራምን አንድ ነው ምን ያደረገው መረጃ አድርጎ አመጣው። አልሐላል ወልሐራምን ቢሰር ቢሰር ቀረባው ይነሳው ተጠንቀቁ፣ አታብቡ። ካነበባችሁ ይሄ ሸሪዓው ትክክል አይደለም። ሙዚቃ ይበቃል ያለው አይቻል ሲኒማም አለው እሱ ላይ አይቻልም። ዑለማዎች ሁሉ አድላ አልዑለማ መሐዲስ የሆኑ እነ ሼክ ሼኹል አልባኒ ተጠንቀቁት ሙዚቃን ሐላል ነው ብሏል ተጠንቀቁ እሱ ሐዲስን ضعيف صحيح ማድረግ አቅም የለውም ስፔሻሊስቶች ሞልተዋል ለሐዲስ የተመደቡ አሉ ዑለማዎች በምንም አይነት መልኩ አይገናኝ አንድ እኔ ልጁ አእምሮ የተሰረቀበት ምክንያት ምን እንዳለ ታውቃላችሁ? ይቻላል ለምን ፕሮፌሰር ነው የተውየናል የዓለም የዑለማዎች መሪ ነው ነው የዓለም የዑለማ መሪነት እኮ አንድ ነገር ሲሳሳት ሐላል ያደርግለታል ማለት አይደለም። አንድ አላህ ተውበት ይሰው ተውበት ካላደረገ ተውበት አላህ እኛ ሰውየውን አይደለም ዋናው የምንፈልገው ምን ነው? ሁክሙ ሙዚቃ ይበቃል ያለው ነገር ማንም መሳሳት ይችላል። ያንን ነገር ማያደርግ ለዚህ ሸይኹል አልባኒ አደራ ተጠንቀቁ። ይሄ ደም ወረስ እኮ ያደርጋሉ ዑለማዎች። ይሄ ሐላልና ሐራም ሳይሆን ሐላልና ሐላል ማለት ይቀላል። ሐላል ብቻ ነው። ሐራምን ነገር ሐላል ከተደረገ በጣም ይከብዳል። በጣም ይህ በዚህ ላይ ሁለተኛ እዚሁ አገራችን ላይ አሰንታጁ እንትን ብሎ ነበር ይበቃል የሚል በሬዲዮ ተናግሮ ቄሱ ጋር ተቀምጠው ሲጠየቁ ቄሱ ዘጠና percent በእኛ በክርስቲያኑ ዓለም ሙዚቃ አይፈቀድም ማለት ነው። ዘጠና ስምንት percent ይሄንኛው ደግሞ በእኛ ከልካይ ይፈቀድ የለም ብሎ ተናገረ። አስቡት፣ ይሄ በትክክል ተነበረ። እነማን ተናገሩ? የበኒ ሰፈሩ ሼህ መሐመድ ሐሰን ረድ ሰጡ፣ መሐመድ ሐሚድን ረድ ሰጠ። ዑለማዎች ጋር ማን ወንድናና ተከራከሪ ነው ያለው? ማን መጥቶ ይከራከር? መሐመድ ሐሚድንን አታሰድቡኝ፣ አሊም ነው አከብረዋለሁ እሱ ጋር አታላፊ ነው። መሐመድ ሐሚድን እንኳን አናል እኛ ሙዚቃን ሐላል ነው ያለ እስካሁን ድረስ በአመቱ ማሰጥኖ ያለው ሰው የለም ያለ። ስለዚህ እኔ ሰውየውን ሳይሆን የሰውየውን ክብር መንካት ሳይሆን ሸይጣን ግን ተቆጣ ወየተሃደይናሃ በይነሁነ በመካከላቸው ስጦታ ይሰጣጣሉ። አደገኛ ነው። ወምን አስባቢ ሕፍዝል ፍሩጅ ብልትን ከመጠበቂያ ውስጥ ይመደባል። ወምን አስባቢ ሕፍዝል ፍሩጅ ብልቱን ከመጠበቅ ሰበብ ይመደባል። ይህ መነዑል መርአት ሴት ልጅ መከልከል አንቱ ሳፊራት መንገድ ጉዞ ከማድረግ ኢላ ማዓዚ መሕረምን ከዘመዷ ጋር የራሱ አንድ ሰበብ ብልትን ከመጠበቅ ይመደባል። ምን አንድ ሴት እንደፈለገች የሁለት ቀን ሶስት ቀን መንገድ ጉዞ ብቻዋን መሄድ አለባት። አደጋ በጣም አደጋ። ወምን አስባብ የሕዝብ ልፍሩድ ብልትን ከመጠበቅ ይመደባል። ምን መንዑል መርአት ሴት ልጅ መከልከል አንቱ ሳፊራ እንዳትጓል ኢላ መዓዚ መሕረሚን ከዘመድ ጋር የሱኑሃ የሚጠብቃት ዘመድ ወየሕኒሃ የሚንከባከባት ዘመድ ያስፈልጋታል። ከእነማን ጥበቃ የሚያደርግላት የሱኑሃ የሚጠብቃት ወየሕኒሃ የሚንከባከባት ወገን ያስፈልጋታል። ከምንም የሚንከባከባት እንደሚጠብቃት ምን አጥማዕል አቢሲን የቀልደኞች የመጥፎ ሰዎች ርካሽ ፍላጎት አጥማዕ ማለት ስግብግብነት ማለት ነው። የወሲብ ስግብግብ የሆኑ ሰዎች አሉ። አጥማዕ አጥማዓል አቢሲን የመጥፎ ሰዎችን ስግብግብነት ከዳይ የሚከላከልላቸው ያስፈልጋታል። ወልፈሰቃ አመፀኛዎች ወልፈሰቃ አመፀኛ ሰሆኑ ሰዎች ፈቀድ ጃአት አሐዲስ ሐዲሶች መጥተዋል ደርሰውናል። አስፈሂሃ ሶሂህ የሆኑ ሐዲሶች መጥተዋል። ተምነዑ የሚከለክሉ ሐዲሶች መጥተዋል። ምንም ሰፈረል መርአ የሴት ልጅ ጉዞ ቢዱኒ መሕረም ያለ ምንም ዘመድ ቢዱኒ መሕረም ያለ ዘመድ የባሏ አባቷ የወንድሟ ሳይኖር ጉዞ የሚከለክሉ ሐዲሶች መጥተዋል። ተቀዳአት መጥተዋል ደርሰውናል። አልአሐዲሱ ሶሒሃ ትክክለኛ ሐዲሶች ደርሰውናል። ተምነዑ የሚከለከሉ ሰፈር አልመርአ የሴት ልጅ ጉዞ ሂዱኒ ማህረም ያለምንም ዘመድ መጓዝ ክልክል እንደሆነ የሚከለክሉ ሐዲሶች ደርሰውናል። ይንሃ ከነዚህ ሐዲሶች ውስጥ እንመልከት ما رواه ابن عمر رضي الله عنهما عبد الله بن عمر يذكر حديث قال قال رسول الله صلى الله عليه وسلم الله ملائكتኛ እንዲህ ብለዋል ምን አሉ الله መላእክት لا تسافر المرأة ሴት ልጅ መጓዝ አትችልም አሉ ነው لا تسافر المرأة ሴት ልጅ እንዳትጓዝ አሉ ሰላሰተ አያሚን ሶስት ቀን እንዳትጓዝ إلا ومعها አብሯት بنور እንጂ ذو محرم ዘመድ ቢኖራት እንጂ ሶስት ቀን ብዙ እንዳትጓዝ ብለዋል ብለዋል ይላችሁታል ሐዲስ እሺ እንቀጥል። ወአን አቢ ሰዒድ አልኹድሪ ረዲየላሁ ዐንሁ እነ ነብይ ሰለላሁ ዐለይሂ ወሰለም አባ ሰዒድ አልኹድሪ ደግሞ ይዘግቡታል። ነሃ ነብዩ ከልክለዋል። አንተ ሳፊር አልመጣ አንድ ሴት ልጅ እንዳትጓዝ ከልክለዋል። መሲረተ የውመይኒ ሁለት ቀን የሚያክል አው ሌይለተይኒ ወይ ሁለት ሌሊት ሌሊት የምትጓዝ ከሆነ ሁለት ሌሊት ሁለት ቀን ከላይ ምንድን የቀረ ነው? ሶስት ቀን። አሁን ደግሞ ቀነሰና ምን አለ? ሁለት ቀን ወይንም ሁለት ሌሊት ኢላ ወማአሃ አብሯት ዘውጁሃ ባሏ ካለኝ አውዞ መሕረሜን ወይ ዘመዷ ካለ እንጂ እንዳትጓዝ ብቻዋን ብለዋል። ለምን ትጋለጣለች? እዚህን አለ ዝሙት ለዝሙት ትጋለጣለች። ሐዲሱ ሙተፈቅ ዐለይሂ ቡኻሪ ሙስሊም የዘገቡት وعن ابي هريره رضي الله عنه عن النبي صلى الله عليه وسلم ከአቡ ሁረይራ የተዘገበ ሐዲስ አለ لا يحل لامرأة ለሴት ልጅ አይፈቀድላትም ቱሳፊሩ ልትጓዝ አይፈቀድላትም መሲረተ የውሚን ወለይላ አንድ ቀን ከነሌሊቱ ወይም አንድ ቀን ወይም አንድ ሌሊት አይፈቀድላትም ወይም ደግሞ አንድ ቀን አንድ ሌሊት ማለት ሁለት ቀን ወይንም ሁለት ሌሊት ማለት ነው። ኢላ ማዓዚ ማሕረሚን ከዘመዷ ጋር ነው ከዘመዷ ጋር እንጂ መጓዝ ክልክል ነው። አለይሃ በእሷ ላይ አይፈቀድላትም ማለት ነው። አሁንም ሐዲሱ ሙተፈቅ ወተቅዲሩ ተቅዲሩ ወይንም የሚወሰነውና የሚገደበው እላይ ሶስት ቀን እታች ሁለት ቀን ቀጥሎ አንድ ቀን ተከለከለ። የተለያየ ክልክል የትኛው ነው? ሶስት ቀን ነው ክልክሉ፣ ሁለት ቀን ነው ክልክሉ፣ ወይስ አንድ ቀን ነው ክልክሉ? ወተቅድሩ የሚገመተውና የሚወሰነው ፊል አሐዲስ በሐዲሶቹ ላይ የሚገመተው በሰላሰት አያም ሶስት ቀን ወልየውመይን ሁለት ቀን ወልየውመ ወሌላ አንድ ቀን ከነሌሊቱ ስባል የሚገመተው በመኪና ጉዞ ወልሙራዱ ቢሂ የተፈለገው እዚህ ቦታ ላይ ማካነ የሆነ ነው። አላ ወሳኢል ነጥሊ በመጓጓዣ ዘዴ በመጓጓዣ ዘዴ ሚማ ሆ ማዕሩፉን በሚታወቀው ሚማ ሆ በነበረው የታወቀ በነበረው አነባት በዛን ጊዜ በዛን ጊዜ በዛን ጊዜ በነበረው በመጓጓዣ ዘዴ ነው የሚገመተው፣ በዛሬ አይደለም። አልገባችሁም? ግልጽ ነው አልገባችሁም? ሶስት ቀን ሁለት ቀን ወተቅዲሩ የሚገመተው የሚወሰነው ፊል አሐዲስ በሐዲሶች ውስጥ ቢሰላሰቲ አያም ሶስት ቀን ሲል ወልየውመይኒ ሁለት ቀን ሲል ወልየውሚ ወለይላ አንድ ቀን ከነሌሊቱ ሲል የሚገመተው ወልሙራዱ ቢሂ የተፈለገው ሁና እዚህ ቦታ ላይ የተፈለገው በመኪና ጉዞ አይደለም። ሁለት ቀን በመኪና የሚያስኬድ ማለት አይደለም። እዚህ የተፈለገው ማካነ የነበረው አላ ወሳኢል ነቅሊ መጓጓዣ ዘዴ ማለት ነቅል ማለት መጓጓዣ ማለት ነው። ወሳኢል ዘዴ በመጓጓዣ ዘዴ ነው። በየትኛው መጓጓዣ ዘዴ ነው የሚገመተው ከተባለ ሚማሁ በነበረው መቼ መዕሩፉን የታወቀ በነበረው መጓጓዣ ዘዴ መቼ አነዳት በዛን ጊዜ ነብዩ ሐዲስ እዛ ነው የሚደረገው። ሶስት ሚን አቅዳም በእግር ጉዞ ወረዋሒል በከብት መጓጓዣ በግመሎች ሊሆን ይችላል፣ በፈረስ በበቅሎ ሊሆን ይችላል። ሁለት ቀን ከነገዲቱ ወይም ሁለት ቀን ወይም ሶስት ቀን ማለት በዛ በእግር ጉዞ በእንሰቶች ጉዞ በመኪና ላይ ወክላቱ አሐዲስ የሐዲሶቹ መለያየት ደግሞ የሐዲሶቹ መለያየት ችግር የለም ከአዲስ አበባ እንትና አርባ ምንጭ እኮ ዘጠኝ ሰዓት እገባለሁ ተብሎ ይነሳል አይደል? ይሄ እዛ ሐዲስ ውስጥ ይገባል አይገባም? ይገባል አይገባም? የሚገመተው በምንድን ያለው ሸሪዓው? ተቅዲሩ በምንድን ነው ያለው? ለዛን ጊዜ በነበረው ነው። ለዛሬ ሶስት ቀንና ሁለት ቀን ለዛሬ መጓጓዣ ያዘጋጅ ምክር ነው። በአውሮፕላን ራሱ መሄድ አይፈቀድላቸው የሰላሳ ደቂቃ አርባ እንኳን የዘጠኝ ሰዓት ጉዞ ማለት እኛ በችግር እናደርገዋለን ማለት ሐላል ይሁን ማለት አይደለም። እኛ እናደርገዋለን ማለት ሐላል ነው ማለት አይደለም። የሆነ ሰው ያደርገዋል ማለት ሐላል ነው ማለት አይደለም። ታዲያ ነው ሸሪዓን በሰዎች አንገምት በሰዎች አንመልስ ሸሪዓን ከሐዲሱ አንጻር ነው በቃ አቅም የለኝም እኔ ቤተሰቤ ላይ መጣ ይችላል አቅም የለንም በቃ ለቤተሰቤም መጓጓዣ ለኔም መጓጓዣ ገንዘቡ ውድ ነው አልችልም በቃ እንደዚህ እንደ ትምህርቱ ማለት ነው ምንም ገደ ሰላጣ ነው ክላስ ክልክል አራት ምንም አማራጭ ስላጣን ግን ተቀላቅለን እንማራለን። ሸሪዓ ላይ ግን መቀላቀል አይፈቀድም። ዳዕዋ ሲደረግ የሆነ ነገር ሲደረግ ያለ መጋረጃ ይቻላል። እዛ ላይ እንጠነቀቃለን። ሸርዕ የሆነ ነገር ላይ ይሄ ተሰፍቶ እዛ በማስቱ ሲቀመጡ ያዝንሁን ብለን አይቻልም። ይሄ ላ ይዘም ፊ አዩ ዓሊም ምን ዑለማ ሙሐዲስ ይለም ይችላል ወደ ውጭ መሄዱት መሻት አይቻልም አይቻልም እኮ ከዛ ውጭ ሸርዕዩስ እኮ አይፈቅዱት እናደርገዋለን ማለት ሸሪዓ ይበቃል ማለት ነው ማለት አይደለም። ይህንን ተረዱ። አንድ ሐራም እንሰራለን። ሴት ልጅ አንመለከትም እንደ ሁላችንም እስከ ቀሪ ሁሉም ያህል ሐላል ስለሆነ ነው አይደለም። መቆጣጠር ስላልቻለ እንጂ እኛ እናያለንና ሐላል ነው ማለት አይደለም። እኛ እንሄዳለንና ሴቶች ወደ ውጭ ይሄዳሉና ሐላል ነው ማለት አይደለም። መደረሻ ሰላጣን አማራጭ ስለሌለ እናደርገዋለን። አንዳንድ እኮ በመህረም እኮ የሚመጡ ልጆች እኮ አሉ። ወንድሟ ወይ ባባ ብሷት የሚሄድ እኮ አሉ። አንድ እንደዚህ አይነት አሉ። ሸሪዓውን ለመስራት የሚያደርጉ አሉ። ቢደረግ ጥሩ ነው። ከኺላፉ ለመውጣት ፈትዋ የሚያደርግ ሊኖር ይችላል። ምክንያቱም ብዙ አስቸጋሪ ነገር ስላለ ለቤተሰቡም ወጪ ለእሷም ወጪ ሁልጊዜ እየተመላለሰ አይቻልም ሊባል ይችላል። ያ ነገር ሊኖር ይችላል። በዛ ፈትዋ የሚያደርግ አለም ሊኖር ይችላል። መሽን አውራ ፍሩጅ የሚለው ክላስ ብናደርገው ጥሩ ነው። አተመቻቸ። በተለይ ገንዘብ ያለው ትንሽ ኢኮኖሚ መንቀሳቀስ ያለው ሰው ወይ ወንድሙ ወይ አባቷ ብቻ ሲመለስ ይሻላል። አላህ ወክላፍ አሐዲስ ሐዲሶች ልዩነት የሀደት ተቅዲር አሁን በገመት ነው ላይ በተወሰነው ላይ የሐዲሶች መለያየት የሰላተቲ አያም ሶስት ቀን የሚላለ አው የውመይን ሁለት ቀን የሚላለ አው የውመይን ወሌላ አንድ ቀን ከነሌሊቱ የሚላለ ይህ መለያየቱ ወማ ሁ አቀል ከዚህ ያነሰ ይምጣ አንድ ቀን ስድስት ሰዓት የሚል ይምጣ ሐዲስ ሊመጣ ይችላል አለ ደግሞ አለ ስድስት ቀን ሳይል የሆነ በጭራት የተነገረ ሐዲስ ስላለ እንጂ አዲስ ተቆጥሮ ይገኛል አይደል هو اقل من ذلك ከዚህ ያነሰም ሊመጣ ይችላል من ذلك አጃብ አንሁ ዑለማ ዑለማዎች ለዚህ መልስ ሰጥተዋል ቢአነሁ ነገሩ እንዲህ ነው አሉ ዑለማ መልስ ሰጡ ሶስት ቀን ሁለት ቀን አንድ ቀን ከዛም በታች የተለያየ ነገር ከመጣ የቱን እናያለን ሁለት ቀን ነው ክልክሉ ወይስ ሶስት ቀን ነው ክልክሉ የትኛው እናያስሏቸው ፈቀድ አጃበ ዑለማ ዑለማዎች መልስ ሰጥተዋል ቢአነሁ ምክንያቱም ማለት ነገሩ እንዲህ ነው ለይሰል ሙራዱ የተፈለገው እንዳይመስላችኋል። ዛሂር ዛሂሩ አይደለም የተፈለገው፣ የቀኑ ቁጥር አይደለም የተፈለገው። የተፈለገው ወኢነመል ሙራዱ የተፈለገው ሁሉ ማይሰማ የሚባል ሁሉ ሰፈረን ጉዞ መንገድ የት ልትሄድ ነው? መንገድ የት ልትሄድ ነው? መንገድ ልሄድ ነው የሚባል ከሆነ በዑርፍ ክልክል ነው ይባላል። ሰላሳ የሶስት ሰዓት መንገድ የሚሆን አራት ሰዓት መንገድ የሚሆን ሄድ ልጅቷል ልጅቷን ሄድ ሸሪያችን ላፍቅ አደገኛ ነገር ወይ እነመ ልሙራድ የተፈለገው ሁሉ ማ የሚሰየም ሁሉ ሰፈረ ጉዞ መንገድ ከተባለ ፈልመርአ ሴት ልጅ መንህየቱን አንሁ ተከልክላለች። በቀን አይገኝም አይወሰድም። ቀኑ ራሱ መለያየቱ ይሄ ምን እንደውም ማለት ቃለ አልኢማሙ ነው ኢማሙ ነው ሲሸርፍ ይፈሰይ ሙስሊም ሙስሊምን ሲሸርፍ እንዲህ ብሏል። ፈልሐፊዝ ጠቅላዩ አሉ ነው ጠቅላዩ አባባል አነ ኩለ ማይሰማ አነ ኩለ ማንኛው ማይሰማ የሚሰየም የሚጠራ ሰፈር ጉዞ መንገድ ተብሎ የተጠራ ሁሉ ሱብሃንሁል መርአ ትልቅ ይከለከላል ቢገይሪ ዘውጅን ያለ ባሏ ትከለከላለች አው መሕረሚን ያለ ዘመዷ ትከለከላለች ሰዋውን እኩል ነው ልዩነት የለውም እኩል ነው ሐራምነቱ እኩል ነው ካነ ሰላሰተ አያም ሶስት ቀንም ቢሆን አው የውመይ ሁለት ቀንም ቢሆን አው የውመን ወይ አንድ ቀን አው በሪደን ወይ የተወሰነ ቀን በሪድ ለአስራ ሁለት ኪሎ ሜትር አካባቢ ማለት ነው አስራ ሁለት ኪሎ ሜትር ርቀት አካባቢ አደጋ ነው ወይ ዛሬ ሌላም ሌላ በተለይ የሰላሳም ደቂቃ ደግሞ አይፈቀድም ምን ከሆነ አደጋ ይበዛበታል ከተባለ አደጋ ይበዛበታል ከተባለ በኩልፎ በግሯት ሊድ ይባላል አይቻልም አይፈቀድም برواية ابن عباس ابن عباس የዘገቡት አልሙጥለቃ ልክ የሆነ ሀዲስ ተናግረዋል እሳቸው ሶስት ቀን አላሉ ሁለት ቀን አላሉ አንድ ቀን አላሉ ይህን ያክል ርቀት አላሉ ሴት ልጅ ጉዞ አትችልም ብቻዋል ባጭሩ አስቀምጥታል። ሰፈር ሜዳ አልሙጥለቃ ማለት ገደብ የሌለው ሐዲስ የሚተናገሩ ገደብ የሌለው ሙጥለቃ ማለት ልቅ የሆነ ሐዲስ የሚተናገሩ ሶስት ቀን ሁለት ቀን አንድ ቀን አምስት ቀን ምን አላም ቀን አልተናገሩ ሪዋያት ኢብኑ አባስ ኢብኑ አባስ የተናገሩት ሐዲስ አለ አልሙጥለቃ ልቅ የሆነ ሐዲስ ተናግረዋል። ወሄ ይቺ ሐዲስ አኺሩ ሪዋያት ሙስሊም ሙስሊም ከዘገባት የመጨረሻው ሐዲስ ነው። ሐዲሱን ባለ ሶስቱን ቀን አመጡ፣ ባለ ሁለቱን ቀን አመጡ፣ ባለ አንዱን ቀን አመጡና መጨረሻ ላይ ምንም ቀን የሌለውን አመጡ ሙስሊም ሐዲሳችን በየትኛው አጠቃሉት ማለታቸው ነው። የመጨረሻው ሐዲስ ሁሉንም ይበዛል። ሰፈር ከተባለ አደጋ የሚፈጠርበት ከሆነ ክልክል ነው ለማለት ነው። በቀን እንዳትል አይ ከዛ አዲስ አበባ አንድ ቀን እኮ አያስኬድም አሁን በመኪና ወይም ደግሞ ከዚህ እንትና ድረስ አርባ ምንጭ ሲቀላ ድረስ ብትሄድ ሲልጅ በኩል በግሯ ብትሄድ ይህ ነው ማለት አይቻልም። በጣም አደጋ ነው። ግን ያ ሰላሳ ደቂቃ መንገድ እኮ አይባልም። አደጋውን ነው ምን አደጋውን ይዛም ይሄ አኺሩ ሪዋያት ሙስሊም የሙስሊም ተግራ መጨረሻው ነው። አሳቢቃ ቀደምት ከሆኑት ሐዲሶች ይችን መጨረሻ ላይ ያመጣ ምን ብሎ ነው ያመጣው? ሐዲስ ይሄን ይመስላል። ነብዩ ምን ይላሉ? እብኑ አባስ ናቸው የዘገቡት። ሙስሊም ላይ የተዘገበ ሐዲስ ነው። ላ ተሳፊሩ መርአቱ ሴት ልጅ መሄድ አትችልም። ኢላ ማዲ መህዳልን ከዘመዷ ጋር እንጂ ጉዞ መሄድ አትችልም። ላ ተሳፊር ሰፈር መሄድ አትችልም። ሰፈር መባል መሄድ አትችልም ማለት አለ። ላ ተሳፊሩ መርአቱ ሴት ልጅ ጉዞ አትችልም። ኢላ ማዲ መህዳልን ከዘመዷ ጋር እንጂ ወሃዛ ይህ አባባል አሁን የቀራነው ሐዲስ የተናወሉ ያካትታል፣ አጠቃሎ ይይዛል። ምንም ጀሚዓ ማዩሰማ የሚባልን ሁሉ ምን የሚባልን ሁሉ ሰፈረን መንገድ የሚባል ወላሂ አለም አላህ ይደግፋል። ይህን ይመስለኛል እያሉ ነው ውይይናችን የተናገሩ ሰፈር ለምሳሌ ሰፈር ጀሚ ሰፈር ነገር ስትልም አዎ ሰፈር ላይ ሶላት ማሳጠር ይቻላል። ሰፈር ላይ ቀስር ማድረግ ሰፈር ላይ ጀሚ ማድረግ ይቻላል። ሰፈር ማለት ምንድን ነው ተብለህ ስትነሳ ይሄ ራሱ ሄደ ይሄ ራሱ ደል ይሆናል። ባብል ሙሳፊር ባቡ ሶላት ሙሳፊር ውስጥ ደል ይሆናል። ሰፈር ማለት ነብዩ አለይሂ ሰላቱ ወሰለም ከዚህ ከዚህ ብለው ገደብ አላስቀምጡለት። 20 ኪሎ ሜትር፣ 40 ኪሎ ሜትር፣ 50 ኪሎ ሜትር፣ 60 ኪሎ ሜትር አልተባለ አልተቀመጠለትም ገደብ። ስለዚህ ምንድን ያስቀመጡት ሰፈር ከተባለ እብነ ተይሚያ ምንድን የሚሉት? ሰፈር ከተባለ የት ነው የምትሄደው? መንገድ ለሄድ ነው ካለ ሰውዬ ማሳሰብ አልገባችሁም? ሰፈር እንደ ነው የሚታየው የት ልትሄድ ነው መሐመድ? ከተማ ሰፈር መንገድ ልሄድ ነው አካባቢ ለቅ ልሄድ ነው ማለት ነው። ሶላት ማሳጠር ይሄ ሶላት ማሳጠር የሚቻልበት ደግሞ ከትምህርት መድረስ አትችልም قال الامام አልኢማሙ واما من መን فتوى ፈትዋ የሰጠ ሰዋል ፈትዋ የሰጠ ሰዋል እያሉ እንድንጠነቀቅ እንደዚህ አይነት ድንገት የሚወጡ ፈትዋዎች አሉ በየቦታው ላይ። ደግሞ እኛ አንድ ነገር አለ ብዙ ጊዜ ነግሬያቸዋለሁ። ፈለም ፈሩከት የሆነ ገራገር ለቃ የሚባል እንደዚህ ነው የሆነ ረከሰ ነገር ላይ መውደቅ ይሄ ተፈቅዷል። አዎ ፈቃዱ ሰውዬ ለመካብ እንሮጣለን አይደለም። ለምን እንድታትሯሯጥ ወላሂ ስሜት አትናል ክልክል ነው ከተባለ ቁጥር ነው ሰው እኛን ሸኮላ አይደለም ታርጌታችን አባባሉ ላይ በቃ ይሄ ነገር ተብሏል ይበቃል ከተባለ ሐዲስ አለ ቁርአን አለ ዑለማዎች ከተፈለጉበት መተዋችን አውላ ነው ዑለማዎች ከተፈለጉበት በጣም ነው የሆነ እርሳን ስሜታችንን መከተል ኋላ ላይ እኮ አንስሎ ነው ሙዚቃ ተፈጠሪ አሁን ሲኒማ ተፈቀደ? አዎ። ቪዲዮ ተፈቅዷል? አዎ። በቃ ፈቃጅን ሰው ነው ወደ ማመስገን የምንሮጠው። እንግዲህ ተፈቅደዋል። ያን አይደለም መሮጥ ያለብን። የሚቆጠብ ሰውዬ ግን የነ አቡበክርም እንደተከተል እያለ ነው። የነ ኢብኑ ተይሚያም እንደተከተል እያለ ነው። የነ ዑስማንን የነ አልይም እንደተከተል እያለ ነው። የማይፈቅድ ሰው እነዛ አላደረጉትም እንደነሱ ሆነ። በቃ ሆነ ተረሙ ተሩፈት አንዱ ሰው አይደለም ማንም ሰው ላይ ታርግ ይቻላል። እንደዚህ አይነት ጠንካራ ሰዎች ይባላል። በጣም ጠንካሮች ነው። ስሚ ድራማ ተፈቅዷል። አዎ ተፈቀደ። ማን የፈቀደው? እከሌ ፈቅዷል። ያ አላህ ይገርማል እኮ ነው ያለ አሊም መሰለህ እንዴ? ዓለምን ይቀውጥ አሊም እኮ ነው። እዚህ ምን አሯሯጠ? ሐዲሱ ተፈቅዷል አልፈቀደም። እሺ እነማን ናቸው የከለከሉት? ለና አልባኒ ናቸው። አልባኒ ጋር እንደፈለግክ ብታወዳደረው ግራቸው ስራ አይደለም። ሰማይና መሬት ናቸው። ይህንን ፈቅድ ሰው ወላሂ አይገናኝም። እንደው ዝንታ አለ ሐውለ ወላ ወላሂ እኔ አልባኒ ስለወደድኳቸው አለ ወላሂ ثم ወላሂ የትም አይደለም። ሀታ አልባኒ ጋር አስታወቃል። እነ እነ እነ ባዝም ጋር አስታወቃል። እነ ሼህ ሁሰይንም ጋር አስታወቃል። ሱዛንም ጋር ልጻፋ አይደለም። ተሐውሎ ምስል ላይ ይገናል። ዓለምን የተቆጣጠሩ ሰዎች ናቸው። የዒልማቸው ክታባቸው የሚሰራ ሙጀልዳት ይጻፉ ናቸው። ሐዲስ ላይ ብቻ ትኩረት ያላቸው ዓለምን ፖለቲካ ውስጥ አልገቡበትም። ሐዲስ እነሱ ናቸው ወላሂ እናንተን የሚመታል የሚመታን ቢድዓ ቢድዓ ቀጥ የነሱን ሰውነት እየቀደደ እየመጣ ነው እኛን የሚወቃል እነሱ ናቸው ጋሻዎች ምዕራባውያንን አስነው ያዙት እነሱ ናቸው ሱብሃንአላህ ሙዚቃ ይፈቀዳል ብለው ሲነ እው የሚሉት እነሱ ናቸው ቪዲዮ እንዳይገባ እየጮሁ ያሉት እነሱ ናቸው ጽፏቸው ገብቷል እኛ በር እየዘጋን በመስኮት ገባብን ያሉት ለዚህ እኛ የውሃዎቹ የሚቀራመቱ እነሱ እኛን ነው ዑለማዎች እንዲህ እየሰከሩ እየተሰደቡ ይሰድቧቸዋል هذا العالم فوزان ምን ያውቃል እብኑ ባስ አልባኒ ስለ ሀይድ ይናገር ስለ ይወርዱባቸዋል እነዚህን አሊም ያ አላህ መን ሰበ هذا العالم والله سنسب መቼም አንከተለውም አንሰማውም እኛ ዓለም ስላጨለጭለታል ማንም አጨልጭም እንደከም والله الحديث هو ويقودنا الى الامام حديث سنه قران أقوال الصحابة أقوال التابعين أئمة الأربعة السلوك وكان من حقه هذا እንደዚህ አይነት አሁን እንደዚህ እንደዚህ አይነት እነሱ ያባላቸዋል። እነሱ ይባሉ እኛ ሰው ይሆናል ሰው ሳይሆን ምን ተባለ ብዙ ሽርቅ ይፈቅዳል ያባላል። ለምን ብለህ ራስን አጥቶ ሲነካበት እከሌ ተነካ ተከደ ተሰደደ ተከደ ማንም አልተሰደደ ቀውሉ ነው። አንበብና እኔን ታዘለ ችግር የለም ሙዚቃ ፈቅዷል ይበቃል ብሏል። አንበብና እኔን ፈቅዷል። አንተ ራስህ እሱ ብሎታልና ብለህ የምትቀበል ከሆነ ፊተሽን ተአስብነት አለብህና ሀቅን አይደለም የምትፈልገው ያንተ ሸፍ ገናና እንደሆነ አበደን ደግሞ ይሄ ረግማ አንቲ ትወድቃለህ እንጂ መቼም አትነሳም መቼም አትነሳም መቼም ይፋል والله السنة والتعبد هؤلاء العلماء السلفيين إنما إنما الشيخ الألباني وابن باز وفوزان يبقى لنا من جد لأنه إنهم على الحق توسوا عرب سلوهم واجب عرب سلوهم واجب اللي يبقى إلا من ما حق ሐቅ ነው ሐቅ አለ ተብሏል ሐዲስ አለ ተብሏል ሐዲስ አዎ አለ ምንም ነው ማንም አንተ አንድ ነገር ምን እንዳላስቱ ታውቃለህ? ሸኹል አልባኒ መስጂድ ኡመውያ ውስጥ እያቀሩ ያሸኻሉ። እርሱ እኮ በጣም ሙኻለፋ እያሉ ይህን ቢድዓን ይህን ቢድዓን ዲኑም አይቻል ነሽዳውም አይቻል ይህን ቀውጥ እያፈሉ ከሆነ እኮ ተማሪ ይፈተናል አሏል። ለምን ትክንትኑ አይወጣም? ነቢዩ ዓለይሂ ሰላቱ ወሰላም ጠሯቸው ኑዋ ጠሯቸው ቁረይሾች አላ አቁሉ ለኩም ከሊመተን ዋሂዳ ተምሊኩነ ቢሃ አልዓረብ ወልዓጀም አረብንና አጀምን የምታንበረክኩበት አንድ ቃል ልንገራችሁ አሉ። አረብና አጀምን የምንቆጣጠርበት? አዎ የምትቆጣጠሩበት። እነሱ ጥቅም ነው የፈለጉት፣ በአቋራጭ መበልጸግ ነው የፈለጉት። አረብና አጀምንማ የምንገዛ ከሆነ አንድ አይደለም አስር ተናገር ያለው አንተ ሙሐመድ አሏቸው። ቁሉ ላኢላሃ ኢለላህ ላኢላሃ ኢላላህ በሉ ነጻ ትወጣላችሁ። ይሄንን ነው እንዲያልከን ራስ ሰው ላይ ተሰውባችሁ ሄዱ አልሐቁ ሐቁን ወለው ካነ ሙራ እንውጣታለን። ሐቅ ከረሱ መስመር ስንክስ የለም። ዘመን ይርቀቅ፣ ቴክኖሎጂ ይምጣ፣ መቼም ከፖለቲካ ጋር ቃለ አልኢማም ወአማ መን አፍታ ፈትዋ የሰጠ ቢጀዋዚ ሰፈሪሃ ቢጀዋዚ ሰፈሪሃ መጓዝ ትችላለች ብሎ የተናገረ ማአጀማአ ከጀማአ ጋር ሲሄድ ምን ከሴቶች ጀማአ ጋር መጓዝ ትችላለች ያለ ሊል ልዋጅብ የውላ ሀጅ ለዋጅብ ትሄዳለች አይደል እንዴ ያለ ሀዛ ኸላፍ ሱና የሱና ተቃራኒ ከልጅ መሄድ ትችላለች ይህ አብራ መጓዝ ትችላለች የትም ቦታ ሰፈር መሄድ ትችላለች ለምሳሌ ሐጅ ትሄዳለች አይደል ያ አላህ ሐጅ ላይ ምንድን ያላቸው ያ ረሱላላህ ኢኒ ኡክቱቲብቱ ፊ አልጂሃድ ጂሃድ ላይ ተጠፍቻለሁ ሚስቴ ግን ትሄዳለች ሐጅ እየሄደች ነው አላቸው ምናምን ነብዩ አለይሂ ሰላቱ ወሰላም ሂድ ሂድ ሂድ ጂሃድ ይቅርብኝ አንድ ሰው ይጎድልብኛል አላለም። ይጃለ ጥላት ልታለም እኮ ነው፣ ጀነት ታስሱ ነው። ምን እዛ ሐራም እንዳይሰራ አንድ ሴት ሐራም አንድ ሴት መሆኗን አይደለም አይፈልግም። አንድ ሴት መሆኗን አይደለም አይፈልግም። ሐራሙ የሚጎዳው ስላለ የሚፈላው ስላለ ወአማ መን አፍታ ፈትዋ የሰጠ ቢጀዋዚ ሰፈሪያ መጓዝ ትችላለች። ማዕጀማዕት ምን ኒሳ ከሴቶች ህብረት አድርጋ መሄድ ትችላለች። ቢል ሐጅ ልዋጅብ ነዋጅብ ሐጅ ይህን ይበቃል ያሉ الناس ብዙ ሴቶች አንድ ላይ ሆነው ሐጅ መሄድ ይችላሉ። ዋጅብን ሀጅ ማድረግ ይችላሉ። ያችን ተደግፎ ፈትዋ የሰጠ ሀዳ በሰላት ሱና የሱና ተቃራኒ ፈትዋ እሱም አይቻልም። ሀጅ ዋጅብ ነው። ሀጅ ዋጅብ ነው። እኛ የምናደርገው ጉዞ ግን ዋጅብ አለ። የዋጅብ ጊዜ ብዙ ሴቶች ነው ሊሄዱ ይችላል። ዋጅብ ባልሆነ ነገር ግን ነው። ወንድ መኖር አለበት። እናደርገዋለን ማለት ሐላል ነው ማለት አይደለም። እኛ እያደረግን ግን ከሚመጣው ጉዳት አንጻር ነው ፈትዋ የሰጡት እኛ እያደረግን ቃለ አልኢማሙ አልኸጣቢዩ ሼኹ አልኸጣቢዩ እንዲህ ይላሉ ፊ መዓሊሚ ሱነት ነገ